بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم والدليل شهادة أن محمد رسول الله قوله تعالى والدليل الشهادة ما سرجت من بنو شهادة مسكاري سلام السلام أن محمد رسول الله محمد نبي عليه الصلاة والسلام يا الله ملك تنيا سلام هنا تشو يمن الناس كربت ما سرجا يسفر لجنة ولله الحمد ሰው በልምድ አሁን ሁሉንም ነገር ያውቃል። እንደዚህ አይነት ነብዩ መሐመድ መሆናቸውን አላህ ጌታ መሆኑን ነቢያቶች መኖራቸውን ለምን ከማን ከተማረው? ከሰለፎች ነው የተማረው፣ ከቀደሙ ሰዎች። ሰለፍ ማለት እኛን በኢማን የቀደሙ ናቸው። ከአያቶቹ ከአባቶቹ እየተማረ መጥተው ቁርአን ላይ ቀጥተኛ ይህን ነገር አሳየን ቢባል የሚያሳይ ሰው ትንሽ ሰው ነው። ግን አልሐምዱሊላህ ዲን ስላሳወቀን ከታላቆቻችን ተምረነዋል። ነብዩ አለይሂ ሰላቱ ሰላም ነብይ መሆናቸው ቁርአን ላይ ምን ይላል አላህ ስለዚህ ቀውለሁ ተዓላ የአላህ ስብሐነ ተዓላ ንግግር ለቀድ ጃአኩም በእርግጥ ለእናንተ መጣላችሁ ለቀድ ጃአኩም ለቀድ የሚለው ቀድ ጋር ተመሳሳይ ነው ያው ተእኪድ ነው የመጣው አረጋጋጭ ነው ለቀድ ጃአኩም በእርግጥ እኮ ለእናንተ መጥቶላችኋል ረሱሉን መልእክተኛ ሚን አንፉሲኩም ከእናንተ ዘር የሆነ ከእናንተ ጎሳ የሆነ ከቁረሾች ስለሆነ ነው ይሄ የተባለው ለአረቦች ይዛ ለነበሩት ሚን አንፉሲኩም ከእናንተ ዘርለው የሆነ እኮ መጥቶላችኋል ለእናንተ መልእክተኛ አዚዙን አለይህ ማአኒቱም እናንተ የሚያስቸግራችሁ ነገር የሚያስቸግረው የሚያስጨንቃችሁ ነገር የሚያስጨንቀው ለችግራችሁ የሚቆም ማለት ነው። ሐሪሱን የሚጓጓ የሆነ አለይኩም በእናንተ ላይ ኸይር እንድታገኙ በጣም የሚጓጓ ሂዳያ እንድታገኙ የሚጓጓላችሁ የሆነ ነብይ ቢልሙእሚኒነ እንደዚሁም እኮ ይህ ብቻ አይደለም ቢልሙእሚኒነ ላመኑት ደግሞ በአማኝ ሰዎች ረኡፍ ረሒም በጣም አዛኝና ሩህሩ የሆነ ነው ማን እሱ መሐመድ አለይሂ ሰላቱ ወሰላም لقد جاءكم በእርግጥ መጥቶላችኋል ረሱሉን መልእክተኛ ሚን አንፉሲኩም ከእናንተ ዘር የሆነ አዚዙን አለይህ እናንተ የምትጨነቁበት ነገር ማዕንቱም እናንተ የምትጨነቁበት ነገር የሚያስጨንቀው የሆነ የሚያሳስበው ለእናንተ ጭንቅ የሚቆም ማለት ነው። ሐሪሱን የሚጓጓ የሆነ አለይኩም በእናንተ ላይ የሚጓጓ የሆነ በሂዳያችሁ ሂዳያ እንድትሰጡ የሚጓጓ ቀጥተኛ መንገድ እንድትመሩ የሚጓጓ ኸይር ነገር ሁሉ ለእናንተ የሚመኝ ማለት ነው። ቢልሙእሚኒነ በሙእሚኖች በአማኞች ደግሞ ምን ሆነ? ረኡፍ ራሒም እጅግ በጣም አዛኝና ርኅሩህ ሆነ ይላል። بالمؤمنين رؤوف الرحيم على الزهلاي بامان يوش رؤوف الرحيم أذن النار رهولا بسم الله الرحمن الرحيم با الله سن اجيب أما ذن النار رهولا في الزهلاي كما لا الله النار النبي عليه الصلاة والسلام لمن أذن النتو يا الله سبحانه وتعالى أن دقيتانا كنبي بارع النساء السلام عليه الصلاة والسلام يا الله أذن النت اندزار يا نبي يرغم كسوله ከሱ ጋር ነው የሚወዳደረው እንጂ ከአላህ ጋር አይደለም። ስም ተመሳሳይ ሆነ ማለት የሲፋን አንድ አይነትነት የሚገልጽ አይደለም። ይሄ ሲፋ ነው። አርረህማን አርራሂም ረኡፍ ረሂም የአላህ ባህሪ ነው። ለሰውም ተጠቀሰለት ማለት ይሄ የሚያመሳስለው አይደለም። እኛ እንደውም ማስረጃ ለካርስና ውጭ ለሆኑት የምናመጣው ይሄን ነው። የአላህን አዛኝነት የሚክድ ሙስሊም ሁሉ ያምናል። አላህ አዛኝ ነው ብትለው አዎ ነው የሚለው። ታዲያ አላህ ስብሐነ ወተዓላ ነብዩ አለይሂ ሰላቱ ወሰላምን ረሂም አላቸው እኮ በጣም እጅግና አዛኝ ናቸው ብሎ ጠቅሷቸዋል። ለምን አዛኝነታቸው ከአላህ ጋር አይደለም። ለይሰ ከሚስሊ ሸይ አላህ ስብሐነ ወተዓላን የሚመስለው ማንም የለም። ግን ምን አለ አላህ ወሰገ አልበስር እሱ እኮ ሰሚና ተመልካች ነው። የሰው ልጅ ባህሪ አይደለም መስማትና መመልከት ነው እኮ የሰው ልጅ ይሰማል ይመለከታል፣ የአላህም ይሰማል ይመለከታል። ግን የስም መመሳሰል ነው እንጂ ያለው የሲፋ መመሳሰል የለም። እንደዚህ የአላህ ስብሐነ ወተዓላ ሲፋዎች ሲሰብቱ ሰው ከራሱ ጋር በማመሳሰል የራቁ ሰዎች አሉ። የቀደምቶቹ ሻሪዮች ምንድነው ያሉት? አይ እንደዚህ ካልንኩ ከኛ ጋር ላመሳሰለ ነው፣ ስለዚህ አላህን የሚመስል የለም ብለው ራቁ። አላህ ግን እዚህ ላይ የሚለው የሚለውን ለነቢዩ አለይሂ ሰላቱ ወሰላም አላህ ለራሱም ረሂም የሚለውን አስተቷል ስለዚህ የነቢዩ አለይሂ ሰላቱ ሰላም አዛኝነት በሰው ነው፣ የአላህ አዛኝነት እንደ ነው። የሚያመሳስላቸው ነገር የሚያመሳስላቸው ነገር የለም። ማለት ነው። ስለዚህ ይሄ ብቻ አይደለም፣ ሌላ ምንም አይነት ስፋ ይምጣ የአላህ ስብሐነ ወተዓላ ከሰው ጋር የሚያመሳስለው ነገር የለም። መሰለን ትንሽ ነገር ብትወስዱ ወፍ ክንፍ አላት ከፍጥረቶች መካከል ወፍ ክንፍ አላት፣ መላእክቶች ክንፍ አላቸው። እኛ የመላእክቶችን ክንፍ አላየንም። ክንፍ ሲባል ሰው የሚያስታውሰው የወፍ ነው ወይ የእርግብ የመሳሰሉት ግን አላህ ስብሐ ነብዩ አለይሂ ሰላቱ ሰላም ሲናገሩ ምንድነው ያሉት? የጅብሪል ክንፍ ፀሐይ መግቢያውና መውጫውን ሞልቶ ይወጣል። አንዱ ክንፍ ብቻ ቢዘረጋ የጅብሪል አለይሂ ሰላም አንዱ ክንፉን ቢዘረጋው የፀሐይ መግቢያና መውጫን የሚያካብ ነው። አሁን ይሄ በፍጥረቶች መካከል ያለ ልዩነት ነው። ተመልከቱ። ሁለቱም ባለ ክንፍ ናቸው፣ ፍጥረቶች ናቸው። እነዚህ ወፍም ሆነ መላይካ ሁሉም ፍጥረት ናቸው፣ አላህ የፈጠራቸው። ሁለቱም ክንፍ አላቸው ይባላል። ግን ምን ያህል ልዩነት አለው? ሰው ሊገምተው የሚችል አይደለም ጭራሽ። ይሄ በፍጥረቶች መካከል ያለ ልዩነት ከሆነ አላህና ፍጥረቶች ሊወዳደሩ ወይንም ሊመሳሰሉ አይችልም። ተመሳሳይ ስም መኖር ተመሳሳይ ሲፋን ባህሪ መኖር አያመለክትም። ስለዚህ እዚህ አላህ ስብሐነ ወተዓላ ነብይ ለኛ መምጣቱንና ከእናንተ ዘርም ያላቸው ለቁረሽ ከቁረሽ ዘር የሆነ አምጥቷል። አዚዙን አለይህ ማአኒቱም እናንተ የሚያስጨንቃችሁ ነገር የሚያስጨንቀው ሐሪሱን አለይኩም በእናንተ ላይ ደግሞ በጣም የሚጓጓ ይሆን ቢልሙእሚኒነ በአማኞች ደግሞ ምንድነው ረኡፍ ረሂም አዛኝና ሩህሩህ የሆነ ነው አዛኝና ሩህሩህ ነበሩ ነብዩ አለይሂ ሰላቱ ወሰላም እንደውም የዛን ጊዜ ሊያጠፋቸው መላእክቱ ሲመጣ ምንድነው ያላቸው እኔማ እንዲጠፉ ሳይሆን የሚፈልገው አንድ ኸይረኛ ሰው እንዲወጣ ነው የሚፈልገው ከነዚህ ሁላ ሰው ሲሉ ሰደቀ ምን ሰማከ ረኡፍ ረሂም አላቸው እውነት እኮ ተናገረ ያ አንተ በጣም ሩህሩህ ነህ፣ አዛኝ ነህ ያለህ ብለህ ትናገራላችሁ። አላህ ስብሐነ ወተዓላ ሩህ ረህማ ናቸው። በጣም አዛኝ ነው። ያው እነሱ ታይተው ግን አረ እኔ ኸይረኛ ሰው ነው የምፈልገው አሉ። ይሄ እዝነታቸው ነው፣ ግን ከአላህ ጋር ሊመሳሰል አይችልም ማለት ነው። እሺ ወማዕና ሸሃደተ አነ ሙሐመድ ረሱሉላህ ወማዕና ትርጉሙ ومعنى شهادة أن محمد رسول الله ትርጉሙ ሙሐመድ ረሱሉላህ መመስከር ብሎ ማለት ምንድን ነው? አሁን ሸሃዳ አምጥቷል አላህ ስብሐነሁ ወተዓላ። ይህም ብቻ አይደለም የፈለገ በስም የተጠቀሰበታል። ይህ አሁን መልእክተኛ መምጣቱን የሚናገር ነው። ማን ነው ከተባለ አላህ በቁርአን ላይ ሙሐመዱን ረሱሉላህ አለ። ሙሐመድ እኮ የአላህ መልእክተኛ ነው። ወለዚነ መዐሁ ብሎ ይጠቅሳል። የሙሐመድ መልእክተኝነት በቁርአን በስማቸው ተጠቅሶ ተነግሯል። አላህ ስብሐነሁ ወተዓላ እንደውም የአዩሃ ረሱል የአዩሃ ነብይ የሚላቸው አንተ መልእክተኛ ሆይ አንተ ነብይ የሚላቸው ካላቸው በላጭነት ነው። በስም ከመጠራት በነብይነት መጠራት የበለጠ ስለሆነ ስለዚህ ይሄ ማዕና ሸሃዳ የሚባለው ምን ሲሆን ነው? አንድ ሰው መሰከረ የሚባለው ምን ሲሆን ነው? ወማዕና ትርጉም እኮ ሸሃደተ አነ ሙሐመድ ረሱሉላህ በሙሐመድ ዓለይሂ ሰላቱ ወሰላም መመስከር ማለት ጣዓቱሁ መታዘዝ ነው። ፊማ አመር ባዘዘው ነገር ላይ መታዘዝ ላይላ ኢላላህ ማለት ሸርጦች አሉት። አንድ ሰው ዝም ብሎ ላይላ ኢላላህ አለና ቃሉን ተቀባይነት አለው ማለት አይደለም። አላህን እየተሳደበ ላይላ ኢላላህ ቢል አላለውም፣ በምላሱ አለው እንጂ እንደዛ ሁሉ ነቢዩ ዓለይሂ ሰላቱ ወሰላም ሸሃዳ መሰከረ የሚባል ምን ሲያደርግ ነው? ጣዓቱ መታዘዝ ነው። ፊማ አመረ እሱ ባዘዘው ነገር ላይ ወተስዲቁሁ ማመን ነው። ፊማ አኽበረ በተናገረው ነገር ላይ እውነተኛ ማድረግ ነው። ነብዩ አለይሂ ሰላቱ ወሰላምን ምንም ቢሉ ምን ሐቅ ነው የተናገሩት ብሎ ማመን ወጅቲናቡ መከልከል ነው። ማነሃ ከተለከለው ነገር አንሁ ከእርሱ ወዘጀረ እንደዚሁም ካወገዘው ራቁት ካለው ነገር ሁሉ መከልከል ወአላ ዩዕበደ ደግሞም ላይመለክ ነው አላህ አላህ ስብሓነሁ ወተዓላ ላይመለክ ነው ኢላ ቢማ ሸርዐ እሱ በደነገገው ቢሆን መሐመድ ረሱሉላህ ማለት ምንድነው ነው? ጣዓቱሁ መታዘዝ ነው። ፊማ አመረ ባዘዘው ነገር ላይ ይሄ ትልቅ ነገር ነው። በደንብ ልብ ብላችሁ አድምጡት። ጣዓቱሁ ፊማ አመረ ባዘዘው ነገር ላይ መታዘዝ፣ ወተስዲቁሁ ፊማ አኽበረ የተናገረውን ነገር ሁሉ እውነት ብሎ መቀበል፣ ወጅትናቡ መከልከል ነው። ማነሃ ከከለከለው ነገር አንሁ ከእርሱ ወዘጀረ ካወገዘው ወይንም ደግሞ ራቁት ካለው ነገር በሙሉ መከልከል ነው። ወአላ ዩዕበደ ላይመለክ ነው ደግሞ ማን ነው የማይመለከው? አላህ ላይመለክ ነው ኢላ ቢማ ሸርዓ እሱ በደነገገው ቢሆን እንጂ ማ አለይሂ ሰላቱ ወሰላም የመጀመሪያው ሊጓደል ይችላል። ጣዓቱ ፊማ አመረ መታዘዝ ለምሳሌ ሙሉ ላይሆን ይችላል። ያዘዘው ነገር በሙሉ ሰው ባለመስራቱ ካፊር ሊባል አይችልም። ብዙ ያዘዙት አለ፣ ሶላት፣ ዘካ፣ ጾም ሁሉም ነገር የሚያስከፍር አይደለም። የሚያስከፍር አለ፣ መታዘዝ ግን በሆነ ዋጅብ ነገሮች ወይ በእስላም ነገሮች በዋና መታዘዝ አለበት እስላም ውስጥ ለመግባት ወተስዲቁሁ የሚለው ግን ሙሉ በሙሉ ነው አንዲትም ነገር ነቢዩ አለይሂ ሰላቱ ወሰላም ያሉትን አይ እዚች ጋር ዋሽተዋል ካለ ካፊር ነው ሙስሊም አይባልም አንዲትም ብትሆን ሁሉንም ቁርአን ከመጀመሪያ እስከ መጨረሻ አምኖ አንዲት ሱራ አልቀበልም ካለ ካፊር ነው አላህ ስብሐነ ወተዓላ አይቀበለውም ቀጥታ ስለተቃረነ አላህና ነቢዩ አለ ሰላቱ ወሰላም ማለት ነው። ስራ ላይ ግን ሊጓደል ይችላል። መከልከል ላይም እንደዚሁ ወተስዲቁሁ ማመን ነው ፊማ አኽበረ በተናገረው ነገር የተናገረውን ነገር ውሸት ነው ያለ ሰው አንድም ቢሆን ሙስሊም አይባልም። ይሄ ሙሉ በሙሉ የሚያፈርስ ነው። እሺ ወጅቲናቡ ማነሃ አንሁ መከልከል ነው ደግሞ እርሱ ራቁ ካለ ነገር ከከለከለ ወዘጀረት ካወገዘውና ራቁ ካላቸው ነገሮች በሙሉ መከልከል ይሄም ደግሞ ይጓደል ይችላል። በተጓደለ ቁጥር እምነቱ እየጎደለ ነው። በርግጥ ኢማኑ እየጎደለ ነው። ግን ሁሉንም ነገር ተከልከሉ። حتى ነብይ ይሆን አትተያዩ ይብራል በማየቱ ግን አላመነም በነብይ ዓለይሂ ሰላቱ ሰላም ይባላል አይባልም። አምኗል፣ ኢማኑ ግን ጎሏል ነው የሚባለው ትንሽም ቢሆን ትልቅ። لكن ሙሉ በሙሉ የሚያጓድል አለ። ከልክለዋል። ለምሳሌ ኩፍርን ፈጸመው አይደለ? ይሄ አላመነም ማለት ሙሉ በሙሉ የሁለተኛው የመጣው تصديق ማመን ግን ትንሽም ብትሆን አንድም ብትሆን ከእስልምና የሚያስወጣ وألا يعبد وألا يعبد الله። አላህ ደግሞ ላይመለክ ነው ኢላ ቢማ ሸረዓ እሱ በደነገገው እንጂ ልብ በሉ አሁን ነቢያቶች የሚላኩት ለምንድን ነው መልእክትን ለማድረስ ነው ሰው ከነሱ ተግባር እንዲማር ነው ሰው ናቸውና ሰውም ደግሞ እነሱን እያየ ይማር ዘንዳ ተብሎ ነበር የተላከው ግን ሰው ዋናውን መልእክት ይዣለሁ ኢስላምን ካለ በኋላ በራሱ መንገድ የሚሄድ ሰው አለ። ነብዩ አለይሂ ሰላቱ ወሰላም ሰላትን እንኳን ሲሰግዱ ሶሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስሰግድ እንዳያችሁ አድርጋችሁ ሲገዱ አሉ። ኢባዳን ማን ቢያደርገው ነው የምናደርገው? ነብዩ አለይሂ ሰላቱ ወሰላም እንደሰሩ ሲሰግድ፣ ሐጅ ሲያደርግ፣ ሁሉንም ኢባዳዎች ሲፈጽም ለምንድን ነው ነብይ የተላከው? ለምንድን ነው ኢባዳ ላስተምረን ነው አላህ እንዴት እንደምናመልክ ካልሆነ በሸሪዓ ላይ የፈለገውን ሰው አዲስ ነገር ቢድዓ ነገሮች የሚጨምርና የሚያመጣ ከሆነ ነቢያት ለምን ያስፈልጉ ነበረ? ይህን ሁሉ ድንጋጌ ይዘው ምክንያቱም ዒባዳ እንደፈለጋችሁ አምልኩ ከተባለ በቃ አላህ እንዲህ ነው ብሎ አስተምሮ ይሄድ ነበር። ግን ሁሉም ትምህርቶች የሚሆኑት በማን ነው? ነብዩ አለይሂ ሰላቱ ወሰላም በደነገጉት ነው የመጡት። ነብይ ለምንድን ነው? ደንጋጊ ናቸው። የነብይ የአላህ ስብሐነ ወተዓላን ህግ ሊያስተምሩ ነው የመጡት። አላህ ስብሐነ ወተዓላ እንዲህ ብሏችኋልና አድርጉ፣ እንዲህ ከልክሏችኋልና ተከልከሉ ሊሉ ነው የመጡት እንጂ ሰው ሁሉ የፈለገውን ነገር ሸሪዓ ላይ የሚጨምር ከሆነ ይሄን ይሄ የነብዩ አለይሂ ሰላቱ ወሰላምን መልእክት ራሱ የሚያጓድል ትልቅ ነገር ነው ማለት ነው። እሺ ማዕና ይላሉ እዚህ ላይ ሸሃደተ አነ ሙሐመድ ረሱሉላህ ማለት ሁወ ኢቅራር ቢልሊሳን በምላስ ማመን ነው። ወልኢማኑ ቢልቀልብ በልብም ደግሞ ማመን ነው። በምላስ መናገር እንደዚሁም በልብ ማመን ነው። እሱ ቢአነ ሙሐመድ ብን ዓብድላህ አልቁረሽ አልሃሽሚ ረሱል ነው የአላህ ስብሓን ወተዓላ መልእክተኛ መሆናቸውን ማመን ነው ማለት ነው ለማን ነው ደግሞ የተላኩት ለሁሉም ነቢያት ለሁሉም ሰዎችና ለጅኖች ነው የተላኩት ነቢዩ አለይሂ ሰላቱ ሰላም ለጎሳም አልተላኩም ለጎሳም አልተላኩም ለሰውም ብቻ አልተላኩም ለጅንም ለሰውም ለሁሉም የተላኩት ወማ خلقت الجن والإنس إلا ليعبدون ብሏል አላህ ስብሓን ወተዓላ ሰውም ሆነ ጋኔን የተፈጠረው ለዒባዳ ነው ተልኳል በአሁኑ ሰዓት ያሉት ደግሞ ድሮ የተለያየ ነበረ ለምሳሌ ዒሳ አለይሂ ሰላም የተላከው ለእስራኤል ነው ወይ የመሳሰሉት ብዙ አለ የሚጠቀስ ነብዩ ግን ለሁሉም ነበር የተላኩት ማለት ነው تبارك الذي نزل الفرقان على عبده ليكون للعالمين نذيرا የተባረከ ወይንም ቀድ የጠራ ከፍ ያለ ሆነ እኮ ያ ነዘለል ፉርቃን ፉርቃንን ቁርአን ማለት ነው። ፉርቃን ማለት መለያ ማለት ነው። አላ አብዲሂ በባሮቹ ላይ ያወረደ ሊየኩነ ሊሆን ዘንዳ ሊልዓለሚነ ለዓለማት ነዚረን አስጠንቃቂ ቁርአን ላይ አላህ ሲጠቅስ ዓድ ሰሙድ ህዝቦች ይጠቀሳል። የገሌ ህዝቦች የገሌ ህዝቦች የነቢዩ ዓለይሂ ሰላት ሰላም የማን ህዝብ ነው? የዓለም ናቸው። ለቁረይሽ ህዝብ ነው የተላከው አይደለም። ለአረብ ህዝብ ነው አይደለም። ለሁሉም ነበር የተላኩት። ለዛ ነው ሊየኩነ ሊልዓለሚነ ነዚራ ለዓለማት እኮ አስጠንቃቂ ሊሆን ዘንዳ የተላኩት ነቢይ አለ ሰላቱ ወሰላም ለዓለም ነው ማለት ነው እሺ ወሙቅተዳ የሚያስይዘው هذه الشهادة أن تصديق ነው ማመንን ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላምን ማመን ነው ፊማ አኽበረ በተናገረው ነገር የተናገሩትን ነገር ሁሉ እውነት ብሎ መቀበል አለበት ይህን የማያምን ሰው ሙስሊም አይደለም مسرات منا ذلك الناي إن دالو أسلم ما ياسوت على ما ياسوت على درجة له ما من جن درجة له هل لم يتنقر سنقر حق له بلو مكبل أن نبت مارسنا الله سبحانه وتعالى من قال قل لا أقول لكم عندي خزائن الله ولا أعلم الغيب ولا أقول لكم إني ملك إن أتبع إلا ما يوحى إلي بلاش أنت يا محمد ወይ أكرم الخلق ያላቸው ይህ የሰማያትን ሁሉ ካዝናለኝ ከዛይኖች አሉኝ ብለህ እንደማትላቸው ነገራቸው ولا أعلم الغيب። እንደዚሁም የሩቅን ነገር አወቃለሁም ወይ ልብቅ አውቃለሁም እንደማትላቸው ነገራቸው ታዲያ ምንድን ነው ملك ምንም ንጉስ ነኝ አትላቸውም إن أتبع إلا ما يوحى إلي እኔ እኮ እከተላለሁኝ እንጂ ከአላህ ስብሓነ ወተዓላ የተወረደልኝ ለኔ እንጂ ሌላ ነገር አላመጣሁም ከአላህ የመጣልኝን ነው قل إني لا أملك لكم ضرا ولا رشدا እዚህ ላይ ማለት قل إني لا أملك لكم ضرا እኔ እኮ ለእናንተ ልነግስላችሁ ላመጣላችሁ አልችልም ምንም በረን ጉዳትን አይችሉም ጉዳትን ማምጣት ነብዩ عليه الصلاة والسلام እሺ ስለዚህ ይሄ ሁሉ የመጣው የምንድን ነው የነብዩ አለይሂ የነብዩ አለይሂ ሰላቱ ወሰላም እምነት ብሎ ማለት የነቢዩ አለ ሰላት ወሰላም እምነት ብሎ ማለት በምላስም የሚገለጽ ነው፣ በልብ የሚታመን ነው፣ በተግባርም የሚሰራ ነው። የአላህም እንደዚሁ የአላህ ከተውሂዱ ጋር ነው፣ የነቢዩ ደግሞ ከመታዘዝ ጋር ነው ማለት ነው። የመጀመሪያው ሸሃዳ አለቀ። አልኢስላሙ ብሎ በአላህና በመልእክተኛ መመስከር ይላል። ስለዚህ ሸሃዳዎቹ ሁለቱ ናቸው። ይህንን ሁሉ ያስያዙ ናቸው ሸሃዳ ከዛ በኋላ አደሊል ሰላ ወዘካ ወተፍሲር ተውሂድ ይላል አሁን ደግሞ የሰላት ማስረጃ የዘካ እና ደግሞ ወተፍሲሩ ተውሂድ የተውሂድ ትርጉም ደግሞ ምን እንደሆነ ያሳያል وما أمروا إلا ليعبدوا الله مخلصين له الدين حنفاء وما أمروا التززوا مكو على الله سبحانه وتعالى إلا ليعبدوا الله الله اللي يملكت بهم إنجيل ተውሂድ ዒባዳ ማለት ነው። እንዴት ሆነው ነው የሚያመልኩት? ሙኽሊሲን ጥርት አድርገው ሙኽሊስ ኢኽላስ ሲነሳ የሚነሳው ምንድን ነው? ሪያ ነው፣ ተቃራኒው ማለት ነው። ወይም ስሙዓ ለአላህ ጥርት አድርጎ ወይ ደግሞ ለሰው እይታ ብሎ። ስለዚህ አላህ የሚፈልገው ኢኽላስ ነው። ሙኽሊሲን ጥርት አድርገው የዒባዳ መስፈርትም አንዱ እሱ ስለሆነ ለሁዲነ ለሱ ሃይማኖት ለአላህ ስብሐነ ወተዓላ ሑነፋአ ቀጥ አድርገው ከሽርክ የጠራ ሲሆን ወዩቂሙ ሰላተ ሰላትን ቀጥ አድርገው ሊይዙ ኢቃም ማለት ብለናል ባለፈው መስገድ ሳይሆን ቀጥ አድርጎ ሰላት መያዝ ነው። ዘካተ ዘካን ደግሞ ሊያወጡ ሊሰጡ وذلك ይህ ከሆነው ደግሞ ዲኑን ቀይመ ቀጥ ያለ ዲን ብሎ ማለት ይሄ ነው። የቱ አላህን ቀጥ አድርጎ ማምለክ፣ ሰላትን መስገድና ዘካን እንዲሁም ማውጣት። ይሄ ትክክለኛ ቀጥተኛ መንገድ ነው አለ አላህ ሱብሓነሁ ወተዓላ وما أمروا هل تزازون إلا ليعبد الله الله يعمل كله نجي مخلصين تركاد رقو له الدين للصحيح مانس هنا فاء أتبنو كشركة الرافيهون ويقيم الصلاة صلاة دقمو فتعد رقو ليجي ويؤت الزكاة زكاة الله وتلسته وذلك يهكونا دمو دين القيمة كتتن يا دين تهكرن يا هيمانة مالت يتونو ይሄ ነው አላህ ስብሐነ ወተዓላን ኢኽላስ ጥርት ባለ ማምለክ፣ ሶላት መስገድ፣ ዘካ ሶስቱም ነገሮች ከእስልምና ያስወጣሉ ያስከፍራሉ የሚሉ ዑለሞች አሉ። በሸሃዳ የሚጠራጠር የለም። ሸሃዳ ያላመነ ሰው በአላህና በመልእክተኛው ያለ ኺላፍ ያስከፍራል። አያስከፍርም ያለ ሰው ራሱ ሙስሊም አይደለም፣ ካፍር ነው። እስልምና በአላህና በመልእክተኛው መመስከር ነው። ኺላፍ የለበትም። ኺላፍ ያለበት ሰላት ነው። እሺ ሰላቱን እናየዋለን። እስከዛ ቁል ኢነ ሰላቲ ወኑሱኪ ሙኽሊሲን ላለው ምን አመጣ? ኢነ ሰላቲ ሰላቲ ባለፈው እርዴም ሁሉም ነገር ለማን ነው? ለአላህ ስብሓነሁ ወተዓላ ነው ብለናል። በዚህም ነው አላህ ስብሓነሁ ወተዓላ ያዘዘው ወአና አወሉል ሙስሊሚን እኔ እኮ ደግሞ የመጀመሪያው ሙስሊም ነኝ። ነብይ ስለሆኑ የመጀመሪያው አማኝ እሳቸው ናቸው። በዛ ጊዜ ይሄ ለሁሉም ነቢያቶች ነው። وما أمروا إلا ليعبدوا الله مخلصين له الدين على كل ما ينت عبادة والشن فلا بد أن يكون الإنسان فيها مخلصا لله لم ولا يقرقوا يسولج قد لوال لما لا يرقوا كرت هذا الله سبحانه وتعالى لا يدرقوا صلاة يقول صوم من زكاة عز وجل حانيفا متبعا لشريعته حانيفا كتر على شهون عندهم لشريعه ለድንጋጌው ለተደነገገለት አይነት ሆነ ማለት ነው። ዘካ ሊያወጣ ብሎ አሁን አይ እኔ ከመቶ አንድ ነው የማወጣው ከሁለት መቶ ሁለት ነው የማወጣው ቢል ይቻላል? አይቻልም። ዘካ ከሆነ ከሁለት መቶ አምስት ነው የሚወጣው ከመቶ ሁለት ነጥብ አምስት ሁለት ግማሽ ያን መፈጸም አለበት። ጨምሮ ካወጣው ዘካ አይደለም ሰደቃ ነው። ልክ እሱና ለምሳሌ አምስት ወቅት ነው በቀን ያለው አምስት ነው። ስድስተኛ ዋጅብ አለ ካለ ይሄ ሰውዬ ቢድዓ እየሰራ ነው። እንደውም ግልጽ ቁርአን ከተቃረነ ወደ ክፍል ሊወስደው ይችላል። <clears throat> እንደዛ ዘካም የተባለው ዘካው የታወቀ ነው 2.5 ነው። ከዛ በላይ የለውም፣ በታች የለውም። ከዛ ውጭ የጨመረ ያው ሰደቃ አለው። ሰደቃ ብሎ መስጠት አለበት እንጂ ዘካ ብሎ አይሰጥም ማለት ነው። ስለዚህ በሸሪዓው በታዘዘው እሺ ወኢቃመ ሰላ ወኢታኢ ዘካም አንድ ላይ መጥተዋል ከምን ጋር ኢኽላስ ጋር እነዚህን ነገሮች ለአላህ ስብሓን ወተዓላ ጥርት አድርጎ ሰው ይሰራቸው ዘንዳ ማለት ነው وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرقوا بكم عن سبيله ذلكم وصاكم به لعلكم تتقون ይህ እኮ ነው ቀጥተኛ መንገድን አሉ ሲራጢ ሙስተቂመን ቀጥ ያለው ፈተቢዑሁ ተከተሉ ወላ ተጠቢዑ ሱቡለ ሌሎችን መንገዶች አትከተሉ እኮ እሺ ከዛም በኋላ ትለያያላችሁ አለ በተውሂድ ነው አንድነት ያለው እሺ ከዛ ነው ያመጡት ማለት ነው ሰላት አብሮ መጥቷል ሰላት የሚለው እንዴት ይታያል እንዳልነው በሻሃዳ ላይ ጥርጥር የለውም ኺላፍ የለውም ሰላት ከእስልምና ሙሉ በሙሉ ያስወጣል ወይስ አያስወጣል ሰላት ኩፍር ነው አዎ ኩፍር ነው ያስከፍራል አዎ ግን ኩፍረ ዲነል ኩፍር ነው ከእስልምና የማያስወጣ ኩፍር ነው ወይንስ ሙርተድ የሚያደርግ ሙሉ በሙሉ ከእስልምና የሚያስወጣ ኩፍር ነው? ሙሉ በሙሉ ከእስልምና የሚያስወጣ ኩፍር ነው ወይንስ ዱነል ኩፍር ነው? እንደ ዘካ አሁን ዘካ ይሁን ሐጅ ይሁን የጠቀሱ የእስልምና አርካኖች ኩፍር ናቸው። አለመስራት አለመፈጸሙ ላለው ሰው ግን እነዚህ ኩፍሮች ከእስልምና የሚያስወጣ አይደለም። ሰውየው ሙስሊም እስከሆነ ድረስ ትልቅ ቅጣት አለው እንጂ ካፊር ሆኖ ሙርተድ የሚባል አይደለም ሰላት የትኛው ነው የሚመደበው ከነ ዘካ ነው የሚመደበው ወይንስ ከኩፍር ነው اختلف العلماء በዚህ ላይ ያው ኺላፍ አለበት የጠና ኺላፍ የነቢዩ አለይሂ ሰላቱ ወሰላም ንግግሮች አሉ من ترك الصلاة فقد كفر صلاة يتوب እርግጥ ከፍረዋል የሚል አለ فمن لا يصلي فلا دين له ሶላትን የማይሰግድ ሰው ለእሱ ሃይማኖት የለውም። إن الدين عند الله الإسلام ነውና ስለዚህ ሃይማኖት ከሌለው ደግሞ ዲን የለውም። ወአቂሙ ሰላተ ወላ ተኩኑ ሚነል ሙሽሪኪን ማዓል ሙሽሪኪን ይላል። ሶላትን ደግሞ ቀጥ አድርጋችሁ ስገዱ፣ ከሙሽሪኮች ጋርም አትሁኑ። ስለዚህ የተወሰው ሙሽሪክ ነው። ሌሎችም ሐዲሶች አሉ። ሰላት የማይሰግድ ሰው ከሃማን ከቃሩን ጋር ይቀሰቀሳል የሚል ይሄን ይህን በመያዝ እነሱ አይ ሙሉ ኩፍር ነው ያሉ አሉ። አሁን ሸኾች እነ ዑሰይሚን እነ እብን ባዝ እነ ፈውዛን አሉ ኢማሞችም ሐናቢላዎች ኢማሙ አሕመድ ሸክ እስላም ተሚያ ከቀደምቶችም ይላሉ ከሰሓቦችም ተገኝቷል በዛኛው በኩል ደግሞ ያው እነ ሻፍዒ ያሉ ከአሁኖቹ ደግሞ አልባኒ የመሳሰሉት አይዱን አልኩፍር ነው ይላሉ በጣም ኪላፍ አለበት ግን ማስረጃቸው ኩፍር ነው የሚሉት ይከለከላል። እንደውም ያው ግልጽ ነው። ለምንድን ነው ሰሓቦች ከዲን ያስወጣል ብለው የሚያስቡት? ከስራ የለም ሰላት ቢሆን እንጂ ይላል ይህን ሐዲስ እነሱ ደግሞ አይ አንዳንድ እንትኖች ያሉበት ይላሉ። አጠቃላይ ግን ሰው ማወቅ ያለበት ይህ ቢያንስ ሰውየው ሙርተድ ነው አይደለም የሚባል ኪላፍ ያለበት ሰው ነው የማይሰግድ ሰው። በማስረጃም ደረጃ ብዙዎቹ የሚሄዱበት ኩፍር ነው ነው ሰላት የማይሰግድ ሰው ካፊር ነው ግን እንደ ሽርክ ዑዝር አለው ሰው አሁን ሽርክ የማይሰራ የሚሰራ ሰው ስናይ የራሳዊ ምናምን እየሰገደ ያሉና ባላ ይሰራ ግን ስራው የኩፍር እንደሆነ እናምናለን። ግን ሰው ሰውየውን አናስከፍረው ማወቅ አለበት። አላወቀም ዑዝር ስላለ ማለት ነው። ከተረዳ በኋላ ዑለሞች የሚፈጽሙት ነው ማስከፈር፣ እኛ የኛ ርዕስ አይደለም። እንደዛው ሰላትም ትልቅ ርዕስ ነው። ሰላት ስላልሰገደኛ ካፊር አንለውም። ግን ሶላት የማይሰግድ ሰው ከሙስሊም ቀብር አይቀበርም፣ አይታጠብም። ስለዚህ ያው በማስረጃም ጠንከር የሚለው ሙሉ በሙሉ ከእስልምና ይወጣል። እያወቀ ሰውየው ዋጅብ መሆኑን አውቆ ከእስልምና እንደሚያስወጣ እንደሚያስከፍር እያወቀ የሚያሰግድ ሰው ካፊር ነው ማለት ነው። እሺ ወላሁ አለም። ወደሊሉ ሲያም ኩፍር ይሄኛው ደግሞ ያው ሐጅ የመጣው ወይ ሐጅ ወይ ዘካ የመጡት ደግሞ ዱነል ኩፍር ናቸው። ኩፍር ሆኖ ዱነል ኩፍር ነው። መካድ ነው ግን ሙሉ በሙሉ ከእስልምና ያስወጣም። ሸሃዳና ተውሂድ ካለው ከስራዎች ደግሞ ያለው ስራ ሰላት ብቻ ነው። በጀዋሪህ የሚገለጽ ስራ ያው ሶላት ስለሆነ ወደሊሉ ሲያም ስለ ጾም ደግሞ ምን ይላል አላህ ስብሓን ወተዓላ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ሆይ ኩቲበ አለይኩም ሲያሙ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩቲበ አለይኩም ሲያም በእናንተ ላይ መጾም ዋጅብ ሆነ ግዴታ ሆነ كتب عليكم الصيام بننت لما صوم واجب هنا جدته هنا كما كتب على الذين من قبلكم ከእናንተ وين واجب عند هنا እንደተጻፈባቸው بل أنت እንደሆነባቸው واجب هنا ዋጅብ ሆኖባችኋል አለ من قبلكم كنانت بفت لعلكم تتقون لتفروا جندا يا أيها الذين آمنوا أن أنت تسوى سوى كتب عليكم الصيام أنت لاي مسؤوم جدته هنا ተጻፈባችኋል ከማ ኩቲበ አለ ለዚነ ሚን ቀብሊኩም ከእናንተ በፊት ባሉት ሰዎች ዘንዳ እንደተጻፈባቸው ዋጅብ እንደሆነባቸው በእናንተውም እንዲሁ ለምንድን ነው አላህ ስብሓን ወተዓላ ጾምን ያዘዘው ግን ለዓለኩም ተተቁነ ልትፈሩት ዘንዳ በመጾማችሁ በመጾማችሁ ስሜታችሁን ልትቆጥቡ ከሐራም ልትጠበቁ ዘንዳ አላህ አዘዛችሁ አላህ ስብሓን ወተዓላ እናንተ በመድከማችሁ በመጠማታችሁ የሚያገኘው ሙልክ ንግስና የለውም አላህ ስብሐነ ወተዓላ የእናንተ መድከምም አይደለም የሚያስደስተው ግን ምንድነው ተቅዋ ነው ላ የናሉ ላሁ አላህ ስብሐነ ወተዓላ እኮ አይፈልግም ደሟንም ስጋዋንም ወላኪን የናሉ ተቅዋን ከእናንተ ግን የሚፈልገው ምን ነው ተቅዋን ነው አሁን እዚህ ላይ የምናየው ትልቅ ነገር አለ የታዘዘበት ዋናው አላህ ስብሐነ ወተዓላ የሚፈልገው ከኛ ተቅዋን ነው የአላህን ፍራቻ ነው አንድ ሰው ግን መጥቶ አይ አላህ የሚፈልግበት ተቅዋን ነው እኔ አላህን ፈራለሁ ግን አልጾምም ብል ይችላል አይችልም ለምን ተቅዋን ሊያመጣ የፈለገበት ምክንያት غير شرعي ስለሆነ ሸሪዓው አይደለም ጾም ከመጣ ረመዳን የታዘዘው ረመዳን ተቅዋ የምንፈልገው በምንድን ነው በመጾም ነው ከዛ በኋላ በመቅራት ቁርአን ይሁን በሌሎች ነገሮች ኢባዳዎች አይን ያጾም አላህን ፈራለሁ አላህ የፈለገበት ጾም ነው ማለት ይችላል አይችልም አልፈራውም አያዘዘ ካለ አለመፈጸሙ ራሱ አለመፍራቱን የሚያሳይ ነው ይሄ ብቻ አይደለም ሌሎች ኢባዳዎች ሁሉ ሲገለጹ ለአላህ ስብሐነ ወተዓላ አላህ የፈለገበት ይኖርበታል። አላህ የፈለገው ለዚህ ነው ለዚህ ነው ተብሎ ሊመጣ ይችላል። ወይ ሸሪዓ ያዘዘው ለዚህ ምክንያት ነው። አይ እኔ በሌላ ምክንያት አገኘዋለሁ ካለ ይዘን ይሄ ራሱ ሌላ ፈጠራ ነው የሚሆንበት ከዲን በጣም የሚያርቅ ነው እንደውም ማለት ነው። እሺ ስለዚህ አላህ ስብሐነሁ ወተዓላ ያዘዘው ለእኛን ጾም ልንሰራው ነው። ዋናው የጾም መታዘዙ የሰው ልጅ አላህ ሊፈሩት ዘንዳ ነው ማለት ነው። ያ አለዚነ አመኑ ኩቲበ አለይኩም ሲያም ከማ ኩቲበ አለ ለዚነ ሚን ቀብሊኩም። እዚህ ላይ አህመተ ሲያም እናያለን። የጾም በጣም አስፈላጊነት ጾም አላህ ስብሐነሁ ወተዓላ ለእኛ ብቻ ሳይሆን ላለፉት ህዝቦች የያዘዘው ትልቅ ስራ ነው። ለምን በጣም ለተቅዋ የሚጠቅም ነገር ነው። አላህን ልትፈሩት ዘንዳ የሚጠቅም ስለሆነ ሁለተኛ ደግሞ አላህ አቅልሎታል። ለእኛ ብቻ አይደለም ይህን ነገር ያዘዘው ለሌሎችም እማዎች እንዳዘዘው ነው እንጂ ለእኛ በተለየ አይደለም ያዘዝ እንደውም ዲንን ለኛ አጥሎናል አልহামዱሊላህ ከዛ ኋላ ደግሞ የሚያመለክት ነው ይሄ إشارة إلى أن الله تعالى أكمل لهذه الأمة دينها ለዚች ኡማ አላህ سبحانه وتعالى ዲንዋን ሞልቶላታል ሙሉ አድርጎላታል አላህም አልየውም أكملت لكم دينكم ብሏል ሙሉ አድርጎታል በሁሉ ዒባዳ የሞላ ነው ግን የተፈለገበት ለምንድን ነው لعلكم تتقون አይ تتقون الله بصيامكم አላህን ልትፈሩት ነው እኮ በምን በመጾማችሁ። ከዛም በኋላ ሰውየው አይበላም አይጠጣም። ለማን ሲል? ለአላህ ስብሐነሁ ወተዓላ። አላህ ምን ይላል? ለኔ ሲል ጾሙን ምግቡንና መጠጡን ተው አይደለ ይላል አላህ ስብሐነሁ ወተዓላ። የጾምና የሰላት አጅር አልተነገረም በጣም ትልቅ ከመሆኑ እንደዚሁም ሌሎች አሉ በጣም ሐስ የሚያደርጉ የሚገፋፉ ለጾም ለምን የሰው ልጅ ከምግብ ከመጠጥ ለአላህ ብሎ እስከ መቆጠብ መድረስ ትልቅ የዲን ደረጃ ነው እንደዚሁም ያን በማድረጉ ብዙ ኸይር ነገሮች አብረዎች ይመጣሉና ይህ ነቢዩ አለ ሰላት ወሰላም ምን ብለዋል ምን ለም የዳዕ ቀውለ ዙሪ ወለዓመል والعمل به فليس لله حاجة من أن يدع طعامه وشرابه መጥፎን ንግግር ያልተወ ወይንም ስራን በዛ ላይ ለአላህ ስብሓን ወተዓላ እኮ ምንም ሐጃ የለውም በዛ ነገር ላይ ምግቡንና መጠጡን መተው። ለምንድን ነው ተቋን የተፈለገበት አላህን መፍራት ሰውየው ጥዋል አልበላም አልጠጣም ብሎ ምላሱን ሐራም የማይቆጥብ ከሆነ ሐራም ነገሮችን ከሰራ ጾሙ ዋጋ የለውም። ዋጋ የለውም ማለት ግን ይተው ማለት አይደለም። ችግሩ አንዳንድ ሰዎች እንደውም የዝንዲቅ ባህሪ ያላቸው ምን ይላሉ? አይ ሸሪዓ ሴቶችን አትመልከቱ እየተባለ እንደዚህ አይነት አጨባበጥ እየተባለ እየተጨባበጡ የሚጾሙ አሉ። እና እንደዛ ከማድረግ ባልጾም ይሻለኛል ብለው የሚተው ሰዎች አሉ። ሱብሃንአላህ ይሄ ራሳቸውን የሚያታሉበት መልኩ ነው እንጂ አላህ Wa Ta'ala የሚያታሉበት አይደለም። ሰውየው ምንም ሆነ ምንም እየሰራ ነው መሞከር ያለበት። ሐራም ይሰራል። ለምሳሌ እየጾመ እየጾመ ነው እንጂ ሐራሙን የሚተወው ጾሙን አቅሙ አይደለም። ሌላ ሁለተኛ ወንጀል ጨመረ። ለምሳሌ አንድ ሰው ሶላቱ አላህ Wa Ta'ala የማይቀበላቸው አለ የተባሉ ሰዎች አሉ። እነዚህ ሰዎች ሰላታቸውን አይቀበላቸውም ተባለ እንጂ ካፊር አይሆንም። እንደዚህ ጋር ሰላት የተው ሰው ከፈረ ቢላል ኩፍርን በሉት ሙሉ በሙሉ ሙርተድም ይሁን የኩፍር ስራ ሰራ። ይሄኛው ግን ቢያንስ ሰላትን አልተቀበለውም በወንጀሉ ለምሳሌ ሱሪ በመጎተት ሊሆን ይችላል። በሌሎችም ብዙ መንገዶች ቤቱ በመስገድ ሊሆን ይችላል። መስጂድ ቅርብ እያለው ግን ይሄ ሰውዬ ሰላትን ከተወው ያው የኩፍር ስራ ሆነበት። ካልሆነስ ሰላቱን አጅሩን ላያገኘው ይችላል፣ ግን ዋጅቡን ፈጽሟል። ጾሙም እንደዚሁ የኢስላም አርካን ነው። ካልሰራው ጾሙን ካልሰራው እንግዲህ ሰውየው የኩፍር ስራ እየሰራ ነው ማለት ነው። ቢያንስ ግን እየጾመ አጅነቢ ጨበጠ፣ ሌላም ሐራም ሰራ፣ ያን ነገር ለመተው ይታገላል እንጂ ጾት አይደለም። አንዳንድ ሰዎች ግን ለራሳቸው አለመስራታቸው እንዳይበቃቸው እኔ አይገባኝም ለምን ሰው እየጾመ አጅነቢ እንደሚያይ ስለዚህ አልጾምም የሚሉ አሉ። ሱብሃንአላህ እነዚህ ሰዎች የሸጧን ጥሪ የሚጣሩ ጀሀነም በር ላይ ቆመው የሚጣሩ የሚባሉት እንደዚህ አይነት ሰዎች ናቸው። የራሳቸው ክፋት እንዳይበቃ የሚሰራንም ሰው የሚያሳልፉ ናቸው ማለት ነው። እሺ ቀጥሎ የምናየው ደግሞ ሐጅን ነው። ወሊላሂ ዐለ ናስ ሐጅ ልበይት መን እስተጣዐ ኢለይህ ሰቢላ አልሐጁ ሐጅ ብሎ ማለት የአላህ ስብሓነ ወተዓላ ቤት መጎብኘት ነው። ወሊላሂ ዐለ ናሲ ለሰዎች እኮ ወሊላሂ አለናሲ ለሰዎች አላቸው አለናሲ እሺ ለአላህ Subhanahu አስተፍሩላህ ወሊላሂ አለናሲ ለአላህ Subhanahu Ta'ala አለው በማ ላይ አለ አለናሲ በሰዎች ላይ ሰዎች በአላህ ላይ ምን አላቸው አላህን ቀጥ አድርገው ካመለኩት ጀነት ያስገባቸው እንደሚባለው ሁሉ አላህ ምን አለ ወሊላሂ አለናስ ለአላህ Subhanahu Ta'ala አለው እኮ በሰዎች ላይ ምን ሕጁል በይቲ يا الله سبحانه وتعالى بيت مغوبنيه من استطاع من استطاع من إلى من نو من استطاع إليه يشالن سو إليه ودرسل سبيلا من قد ومن كفر يكاد سو فإن الله الله سبحانه وتعالى كو غني يتبقى قانو عن العالمين كألمات كله يتبقى قانو ولله إذا الله اللو على الناس حق اللو مالسه አለናሲ በሰዎች ላይ ሕጁል በይት የአላህን ቤት መጎብኘት አለባቸው። መጎብኘት ሲባል ደርሶ መምጣት አይደለም። ያው ሐጅ ሲባል ደግሞ ስነ ስርዓቱ በሐዲስ ተጠቅሷል፣ ያሟላል። መን ኢስተጣዐ ኢለይህ ሰቢለን የቻለን ሰው ወደ እርሱ መንገድ። ስለ ሸሃዳ ሲያነሳ አላህ ስለ ጾም ሲያነሳ ወይ ስለ ሰላት ሲያነሳ ብዙ ጊዜ መቻልን አይነሳም። ጾም እንደውም አለው የተወሰነ ዋናው መቻል የሚነሳው ከምን ጋር ነው? ከሐጅ ጋር ነው። ሐጅን የሚችሉ ሰዎች ብዛት ስለሌላቸው ለምን ከኢኮኖሚ አንጻር ከአቅም አንጻር ከመሄድ አንጻር ብዙ ነገር ያስፈልገዋል። አንድ ሰው ብድግ ብሎ በቃ ሀጅ አደርጋለሁ ብሎ ለመሄድ ለምሳሌ ባለ ቤተሰብ ከሆነ ለቤተሰቦቹ የሚያስቀምጠው ነገር መኖር አለበት። በረሃብ መተው የለበትም። መንገዱ ደግሞ ንጹህ መሆን አለበት። ሽፍታዎች ካሉ በአሁኑ ሰዓት የለም እንጂ ድሮ የሚገልሰው አለ። ሽፍታን ለመንገድ ላይ የሚያቆም ከተባለ ይህም እዝር ይሆናል፣ አይሄድም። ብር ከሌለው ዑድር ይሆናል አይሄድም። ሴትም ከሆነች ብቻዋን ከሆነች ዑድር አላት አትሄድም መሐረም እስከምታገኝ ድረስ። ስለዚህ አላህ ስብሐነ ወተዓላ ምን አለ? የቻለን ሰው አለ መን ኢስተጣ ኢለይሂ ሰቢለን የቻለን ሰው ወደ እርሱ መንገድን። ሶላት እስቲጣ አለው የለው ጾምም አለው። አላህ ስብሐነ ወተዓላ ምን አለ? በሰፈር ላይ የሆነ አለ فمن كان مريضا أو على سفر فعدة من أيام أخرى فالنانتوز በመንገድ ላይ የሆነ ሰው ሰፈርተኛ ወይ ደግሞ በሽተኛ የሆነ ሰው ምን ያደርጋል? ሌላ ጊዜ ያወጣል ማለት ነው። አላህ ስብሐነ ወተዓላ አቀለለው። ለሰፈርተኛ ሰውና ለበሽተኛ ሰው ሌላ ጊዜ ያወጣል። ሰላት አለው፣ ዑዝር የለው፣ አይተውም። ዑዝር የሰላት ምንድን ነው? መቆም ካልቻለ ቁጭ ማለት፣ ቁጭ ካልቻለ መተኛት። ሰውየው በተቻለው አቅም ብቻ ይሰግደዋል። ጾም ግን ላይጾመው ይችላል። ምንም ትልቅ ሰው ነው የማይችል ከሆነ ጾም አሁን ያው ነፈቃ እየሰጠ የሚሰጠው ምስኪን እያበላ ወይ እያለበሰ ሳይጾም ይቀራል። በእርጅና ምክንያት አቃተው መጾም። ሶላትን በእርጅና ምክንያት ይባላል አይባልም። ስለዚህ ሶላት ማለት ዑድር የሌለው ነገር ነው። በሸሪዓ ራሱን ካልሳተ ወይ ካላበደ በስተቀር ሰውየው ወይ ተኝቶ እንቅልፍ ወስዶት ካልሆነ ምንም ዑድር የለው ሶላት። ጾም ዑድሮች አሉት። ለምሳሌ ማጥባትም አንድ ዑድር ሊሆን ይችላል። አልቻለችም በማጥባቷ ብዙ ምክንያት እርግዝናም ሆኖ ከፍ ካለ ዑዝር ሊኖረው ይችላል። ለምን ትደክማለች ወይ ልጁ ደርሷል ይታመማል ከተባለ አንዳንድ ምክንያቶች ልታፈጥር ትችላለች። ከዛ ውጭ ግን ከሆነ የለውም ማለት ነው። ሶላት ግን ምንም ዑዝር የለውም። ሐጅ አለው መቻል ያስፈልገዋል። ወሊላሂ አለን አለናሲ ለአላህ አለ በሰዎች ላይ ሕጅ ቤት የአላህን ቤት ሐጅ ማድረግ መን ስተጣ ኢለይህ ሰቢለን የቻለን ሰው ወደ እርሱ መንገድን ከዛ አላህ ግን ምን አለ ወመን ከፈረ የካደ ሰው فإن الله الله غني عن العالمين ከዓለማት የተጣጣ ነው ከእናንተ የሚፈልገው ነገር የለም በመክፈራችሁ አላህ አይጎዳምና እዚህ ላይ ሁለት ተፍሲሮች አሉት ወመን ከፈረ ከሚለው አላህ ሐጅን ከጠቀሰ በኋላ ወመን ከፈረ ያለው ሐጅን የካደ ሰው ነው አሉ ወመን ከፈረ አንዱ ምንድነው ሐጅን የካደ ሰው ያው ካፊር ነው የታወቀ ነው ሐጅ የለም ብቻ ሳይሆን ሰላት የለም ትንሽም ብትሆን ስራ አለመስራት እንዳለው ነው። የዲን ነገር ትንሽም ቢሆን መካድ ያስከፍራል። ሐጅ የለም ያለ ሰው፣ ጾም የለም ያለ ሰው፣ ኢባዳ የለም፣ ሱና የለም፣ ቁርአን መቅራት የለም ያለ ሰው ራሱ ካፍር ነው። አለመቅራት አያስከፍርም፣ አጅር ያመልጠዋል እንጂ የለም ካለ ግን ለምንድን ቁርአንና ሐዲስን ቀጥታ መክለፉ ነው። ስለዚህ አንዱ ወመን ከሰረ የካደ ሰው ሐጅን فإن الله አላህ ከዓለም ያስጠቃቃል። ሁለተኛ ደግሞ የተባለው ምንድነው ወመን ከሰረ የተባለው ሐጅ دون الكفر ነው ብለናል። የኢስላም አርካን ነው። ኩፍር ነው። ከእስልምና ባያስወጣም ከእስልምና የማያስወጡ ኩፍሮች አሉ ብለናል። ክህደት ነው። የክህደት ስራ ነው። ስለዚህ ከዚያ ስለሆነ ሐጅን አልፈጽምም ያለ ሰው ኩፍር ስላለበት ومن كفر ብለዋል። دون الكفر በመሆኑ ብለዋል። ሁለቱም ሁለቱም ትክክለኛ ተፍሲር ነው። ሐጅ دون الكفر ነው ለመሆኑ ጥርጥር የለውም። ሁሉም የተስማሙበት ነው። ስላፍም የለበት። ሁለተኛም ደግሞ ሐጅን የካደ ሰው ካፊር ነው። ይህም ስላፍ የለበትም ማለት ነው። ስለዚህ የኢስላም መሰረቶች የተባሉት እነዚህ ናቸው። መጀመሪያ ሸሃዳ አለ አላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ በእውነት የሚመለክ ጌታ ከአላህ ውጭ አለመኖሩና ነቢዩ ዓለይሂ ሰላቱ ወሰላም መልእክተኛ መሆናቸው መመስከር። ኢስላም ከኛ ጋር ቀጥታ የተያያዘ ነው። የእኛን ብቻ ነው። ነቢይም የተባለው መሐመድ ዓለይሂ ሰላቱ ወሰላም ነው። ግን ያው አላህን ስናምን አላህ የነገረንን ነገር ማመን አለብን። ተውሂድ ተውሂዶች አሉ። ስለ አላህ ማመን ሲባል የተናገረው ሁሉ አላህ እውነት ነው። ስለዚህ ቁርአን ሁሉ እናምናለን። ከዛም በኋላ ነብዩ ማመን አለ። የነብዩ ማመንም ሲባል መስፈርቶች አሉት። የተባለውን ሁሉ እውነት ነው ብሎ ማመን አለበት። ስራዎችንም ይሰራ ይከለከላል ይሄ ነው ሸሪዓዊ ስራ ደግሞ ምንም አይሰራ። ነብዩ አለይሂ ሰላቱ ሰላም ባዘዙ ነብዩ የተላኩት መልእክተኛ ሆነዋል። እሱ ግን ያው በራሱ መንገድ አላህን ያመልካል። ይሄ አይሻ እንዳለችው ያው የሆነን ስራ የሰራ ሰው ተለይ እኛ የሌለንበት ትእዛዙ ፈወ ረድ ብላለች። ተመላሽ ነው መርዱን አለይ ወይም ደግሞ ወደ እርሱ የሚመለስ አላህ ይቀበለው። ከዛ በኋላ ያው ሐጅ መጥቷል፣ ጾም መጥቷል፣ ዘካ በተርታ ከሆነ መጀመሪያ ሻሃዳ፣ ከዛ ሶላት፣ ከዛ ዘካ ነው የሚመጣው። ከሁሉም ዘካ ይበልጣል። አቡበክር ረዲየላሁ አንሁ ዘካን አልከፍልም ያሉ ሰዎችን ተዋግተዋቸዋል። ዑመር ረዲየላሁ አንሁ እንደው ምን አለ? ከዛ ህያልነቱ ጋር ምን አላቸው? አረ አቡበክርን ዘካ ስጡ ሲባሉ በደንብ ጊዜ ሰጡ ነበር። አልሰጥም ሲሉ እጋደላለሁ ሲል ዑመር ምን አሉ? እንዴ አንተ እንዴት ትጋደላለህ ሶላትን የሚሰግዱ ሰዎች ሲለው እኔ ሶላትና ዘካ ለይቶ የሚያይን ሰው እዋጋለሁ አለ። ሰራዊት ላከባቸው ከዘካ ጋር ሶላት አይታችሁ ከሆነ ሁሌ የቁርአን ቦታ ላይ ከዘካ ጋር አብሮ የሚነሳ ነው። ከዘካ ጋር አብሮ የሚነሳ ነው። ስለዚህ እግረ መንገዳችን የምናውቀው ምንድን ነው? ሶላት የሚለው ጥርጣሬ የለውም። ሶላት የሚተው ሰውም ያው ይገደላል ማንም አልተጠራጠረም። በሰሓባ ጊዜም ታሪክ ሰላት አልነበረም። በሰለፎች ጊዜ ታሪክ ሰላት የተነሳ የለም። ይኸው እንደተባለው ዘካ ሰጥም ያላለ ምናምን ይባላል። አንድም ግን እነዛም ሰሓቦች አይደለም ዘካ ሰጥም ያሉት ከዛ ኋላ ያመጡት አንድም ግን አልነበረም። ምን የሚያደርግ ሶላትን እየተወሰው ይሄ ያው የኩፍር መሆኑን የሚያመለክት ነው ይላል ዑለሞች። እሺ ሐጅ አለ፣ ከዛ በኋላ እሺ ጾም አለ። ከጾምና ሐጅ የቱ ይቀድማል ኺላፍ አለበት። በዘካና በሶላት ኺላፍ የለም። ሶላት እንዳልነው ዱንያል ኩፍር ሊሆን ይችላል ወይ ሙርተድ የሚያደርግ ብዙዎቹ ሙሉ ኩፍር ነው የሚሉት ከስልምና የሚያስወጣ ከዛ ኋላ ዘካን መስጠት አለ ከሁሉም የሚቀድም ከዛ ጾም አለ ከዛ ሐጅ ነው ይሄ ያመጣው ተርቲብ ቆንጆ ተርቲብ ነው እሺ ስለዚህ አምስቱም የእስልምና መሰረት ናቸው ከነዚህ ውስጥ ያጓደለ ሰው ኢስላም ውስጥ አልገባም ሙሉ በሙሉ ማለት ነው እሺ ስለዚህ እነዚህ መስፈርቶችን ከተውሂድ ነው የሚታዩት በአላህ ስብሓን ታላ ከተናገረው ከማመን ስለሆነ ኢንሻአላህ የሚቀጥለው ላይ ደግሞ ኢማን የሚሉት እናያቸዋለን والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم